فعندما دعت جمعيتك الوازمة تشمو المنى دمتاب الرسالة زيمة لبيت جسده فتحا في زمان ይህ ስምንተኛው የፍትህ ሬዲዮ ፕሮግራማችን ነው። የታፈኑ ድምጾች ይፋ እንዲወጡ ይኸው ተጀመረ ሐሰት መጋነቱ። ለኮሚቴዎቻችን የገባችሁትን ቃል አክብራችሁ የግፍ ጭቆናን ለማስቀረት በቁርጠኝነት እየታገላችሁ ያላችሁት ውድ ኢትዮጵያውያን ሙስሊሞች እንደምን ከ365 ቀን በፊት በፊርማችን አረጋግጠን በተክቢር አድምቀን የወከልናችሁ ዛሬ በግፍ በእስር ላይ የምትገኙት ውድ ኮሚቴዎቻችንና ወንድሞቻችን በእጅጉ ናፍቃችሁናል። ይድረስ ሰላምታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምጽ ነው። ፍትህ ሬዲዮ ትክክለኛ መረጃዎችንና የተመረጡ ፕሮግራሞችን የምታቀርብላችሁ የእናንተ ሬዲዮ ናት። ለዛሬ ቅዳሜ ጥር አራት ወደ እናንተ ለማድረስ የተለያዩ ፕሮግራሞችን አዘጋጅተንላችኋል። አሁን ቀዳሚ ወደሚሆነው ሳምንታዊ ዜና እንሸጋገራለን። ዜናውን የሚያሰማን ሙሐመድ አሚን ነው። እስከ ፕሮግራማችን መጨረሻ አብራችሁን ቆዩ። ጨቋኞችን እንግዲህ አሁን ረጋግጡ ሙስሊሙ ለትግል ይግባችሁ መኩረቱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ሬዲዮን ዜና እናሰማለን። በቅድሚያም ርዕሶቹን ትላንት ጁምዓ በተለያዩ ከተሞች ተቃውሞ ተደረገ። በደሴ ከተማ ሸዋበር መስጂድ ልዩ ድምፅ አልባ ተቃውሞ ተደርጓል። ባለፈው ሳምንት ቅዳሜና እሁድ ከፍተኛ የመንግስት ባለስልጣናትና ካድሬዎች ሙስሊሙ ላይ መወሰድ ስላለበት እርምጃ ተወያዩ። መንግስት በሙስሊሙ መፍትሄ አፈላላጊ ኮሚቴዎች ላይ በሐሰት እንዲመሰክሩ በማሰብ በአዳማ ስልጠና ሲሰጣቸው የነበሩ ስድስት የአቃቤ ህግ ምስክሮች በሐሰት እንደማይመሰክሩ ገለጹ። የአህባሽ ወጣቶች ማህበር ሊቀመንበር ነስረዲን መውሊድን ተጠቅመው 11 ሺህ የሚደርሱ ወጣቶችን ለመያዝ እቅድ እንዳላቸው ገለጸ። አሁን ወደ ዜናዎቹ ዝርዝር እናልፋለን። ትላንት ጁማ በተለያዩ ከተሞች ተቃውሞ ተደረገ። መንግስትና ህገወጡ መጅሊስ በሙስሊሙ ላይ የሚያደርጉትን ህገወጥ ድርጊቶች በመቃወም ትላንት ጁማ በተለያዩ ከተሞች ተቃውሞ ተደርጓል። ተቃውሞ ከተደረገባቸው ከተሞች ደሴ አንዷ ስትሆን ሙስሊሞች ልዩ ድምፅ አልባ ተቃውሞ በማድረግ ተቃውሟቸውን ገልጸዋል። ተቃውሟቸውን የገለጹት በመንግስት የተሾመው ኢማም የጁማ ኹጥባ ለማድረግ ወደ ሚንበር ሲወጣ ፊታቸውን አዙረው ጀርባቸውን ለኢማሙ በመስጠትና መናገር ሲጀምር ጆሮአቸውን በመያዝ መሆኑን ተናግረዋል። ይህንንም ያደረጉበት ምክንያት መንግስት በሚመርጥላቸው ኢማም አይደለም ተከትለው ለመስገድና አይኑን ለማየትና ንግግሩንም ለመስማት እንደማይፈልጉ ለማሳወቅ መሆኑን ገልጸዋል። በሸዋበር መስጅድ እጅግ በርካታ ፌዴራል ፖሊሶችና አድማ በታኞች የነበሩ ቢሆንም ተቃውሞ በሰላም ተጠናቋል። ፌዴራል ፖሊሶችና አድማ በታኞች በሸዋበር የተገኙት አፈናና ድብደባ ለማድረግ እንደነበር ሆኖም ሙስሊም ህብረተሰብ ባደረገው ድምፅ አልባ ተቃውሞ እቅዳቸው እንደከሸፈባቸው ምንጮቻችን ጠቅሰዋል። በሌላ በኩል በሻሸመኔ አልሂከም መስጅድ፣ በመቱ ከተማ በነጃሺ መስጅድ፣ በጅማ በራህማ መስጅድ እና እንዲሁም በሌሎች ከተሞች ከባድ ተቃውሞ ተደርጓል። ሙስሊሙ ህብረተሰብ የተለያዩ መፈክሮችን በመያዝና በማለት ተቃውሞውን አሰምቷል። በተቃውሞው ላይ ከነበሩ መፈክሮች ኮሚቴው ይፈታ፣ ኢቲቪ ውሸታም፣ መስጂዱ የህዝብ ነው፣ መውሊድ አይለያየንም፣ ጭቆናው ይብቃ የሚሉት ጥቂቶቹ ናቸው። ባለፈው ሳምንት ቅዳሜና እሁድ የመንግስት ባለስልጣናትና ካድሬዎች ሙስሊሙ ላይ መወሰድ ስላለበት እርምጃ ተወያዩ። ካዛንጀስ በተደረገው በዚህ ዝግ ስብሰባ የብሔራዊ መረጃና ደህንነት ኃላፊው አቶ ጌታቸው፣ የአዲስ አበባ ከተማ ከንቲባ ተኩማ ደመቅሳና ሌሎች ከፍተኛ ባለስልጣናት ተገኝተዋል። ስብሰባውን ሲመሩ የነበሩት ሁለቱ የመንግስት ተወካዮች በአሁኑ ሰዓት የሙስሊሙ ተቃውሞ አሳሳቢ ደረጃ ላይ ደርሷል። ከአዲስ አበባ አልፎም በክልሎችም በከፍተኛ ደረጃ እየተስፋፋ ነው። ይህ ሁሉ መቆም አለበት። አሳሳቢው ነገር ከሀገራችን አልፎ ዓለም አቀፍ ተሰሚነት እያገኙ መምጣታቸው ነው። በዚህ ከቀጠሉ ደግሞ ለመንግስታችንም ሆነ ለፓርቲያችን ህልውና አስጊ ነው በማለት ለተሰብሳቢዎቹ ተናግረዋል። የስብሰባ መሪዎቹ በመቀጠል አዲስ አበባን ጨምሮ በየክልሉ ተቃውሞ የሚያሰሙት ሁሉ ለእምነታቸው ብለው ሳይሆን ከአሜሪካና ከአውሮፓ የሚመጣ ገንዘብ ስለሚከፈላቸው እንደሆነ ደርሰንበታል። ደህንነቶቻችን ይህን አረጋግጠዋል። በየመስጂዱ ተቃውሞ ለሚያደርጉት ተብሎ በአሜሪካና በተለያዩ የአውሮፓ ሀገራት ኤምባሲዎች በኩል የሚገባውን ገንዘብ መጠን ብታውቁ ጉድ ትላላችሁ። ስለዚህ እናንተ ከተለያዩ መዋቅሮች የመጣችሁ የመንግስት አካላት ከታች ያለውን ህዝብ ስለምታውቁት ከአሁን በኋላ መደረግ ስላለበት ነገር እንድንመካከር ነው። መንግስት በዚሁ መቀጠል የለበትም፣ እርምጃ መወሰድ አለበት። አሁንም ቢሆን የሙስሊሙን ተቃውሞ በተመለከተ ወላጆች ልጆቻቸውን እንዲይዙ አድርጉ። ወላጆችን አስፈራሩ። እነሱን ማስፈራራት ከቻላችሁ ነው ልጆቻቸው የሚቆሙት። መንግስት ህግ ከማስከበር በዘለለ በሃይማኖት ጣልቃ አለመግባቱን ለህዝብ የማሳመን ስራም ከናንተ ይጠበቃል። ኮሚቴዎቹ ይፈቱ የሚሉ አካል ካሉ ግን መስጅድ ሳይሆን ፍርድ ቤትን ነው መጠየቅ ያለባቸው። የመጅሊስ ምርጫን በተመለከተ ምረጡ ተብለው አንመርጥም ብለዋል። የመረጠው መርጧል፣ ሌሎች በሚመርጡት የመመራት ግዴታ ግን አለባቸው። ኢህአዴግ የሚያስተዳድረው እኮ የመረጠውንም ያልመረጠውንም አካል ነው ሲሉ መመሪያ ቢጤ ሰጥተዋል። ከተሰብሳቢዎቹ መካከልም አብዛኛዎቹ ተቃውሞ እንዲቆም ከወረዳ ጀምሮ የሚችሉትን እንዳደረጉ ዛቻና ማስፈራሪያም ጭምር ተጠቅመው ህብረተሰቡን ሊያስፈራሩ ቢሞክሩም የሙስሊሙ ተቃውሞ ሊቋቋሙት እንዳልቻሉ በመጥቀስ የመንግስትን እርምጃ እንደሚጠብቁና እንደሚያከብሩ ተናግረዋል። የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ጸጋይ ኃይለማርያም ሀሳብ ለመስጠት እድል አግኝተው እንደተናገሩት በኔ በኩል ለመስጠት የምፈልገው ሀሳብ መንግስት እርምጃ ይውሰድ አይውሰድ ላይ አይደለም ካድሬው ላይ ነው የኔ ስጋት። እርምጃ ሲወሰድ ዘመዴ፣ እህቴ፣ ወንድሜ እንዲሆነ ተያዘ ብሎ የሚመጣው አንደኛ ካድሬው ነው ሲሉ ተደምጠዋል። አያይዘውም በሌላ በኩልም የመንግስትን ሚስጥር መጠበቅ የቻልን አልመሰለኝም። ሚስጥር ካልተጠበቀ ለመሆኑ እንዴት ነው ስራ የሚሰራው? አብዛኛዎቹ እዚህ ስብሰባ ላይ ይሁኑ እንጂ ልባቸው ውጭ ነው። ገና እዚህ ስብሰባው ሳይጠናቀቅ ስብሰባውን ፌስቡክ ላይ ይለቁታል። በማግስቱ አንዲት ሬዲዮ አለቻቸው፣ ዝርዝሩን በሷ በኩል ይለቁታል። እኔማ ልጄንም ሚስቴንም ማመን ያለው ከማን ጋር ልሰራ እንደምችልም ግራ ገብቶኛል። እኛው ደሞዝ እየከፈልናቸው ለምን ሚስጥራችንን አሳልፈው እንደሚሰጡ አይገባኝም ሲሉ አስተያየታቸውን አጠቃለዋል። ሌላው ተሰብሳቢ ደግሞ ለመሆኑ ተመረጡ የተባለው የአዲስ አበባ መጅሊስ የት ናቸው? ለምንድን ነው ገብተው የማያስተምሩት ህዝቡን? ስናስተምረው እምቢ ያለን ይበሉን። እሱም ራሱ አንድ ነገር ነው፣ ግን እስካሁን የሰሩት ስራ የለም። አንድ ያለው ሀጂ ጦሃ ነው። እሱም ቢሆን ጥሩ ድፍረት ቢኖረውም ከህዝቡ ጋር ያለው አቀራረብ ጥሩ ባለመሆኑ የፈየደው ነገር የለም። አዳዲስ ፊቶች ለየመስጂዶቹ ያስፈልጓቸዋል። ህዝቡን በጥሩ አቀራረብ የሚቀርብ የሚይዝልን ብለዋል። የፖሊስ ተወካይ የሆነ ሌላ ተሰብሳቢ ደግሞ ይህ ስራ ጠቅላላ መሰራት ያለበት በጸጥታ ሰዎች ነው። በመጅሊሱና በአህለል ሱና ወልጀማ ማህበር መተማመን ያን ያህል አያዋጣም። ስራውን በከፍተኛ ሚስጥር የመንግስት የጸጥታ ሰዎች አማካኝነት ነው ሊሰራ የሚገባው። ለእርምጃም የሚያመቸው በዚሁ መልኩ ሲሰራ ብቻ ነው የሚል አስተያየት ሰጥቷል። መንግስት ኮሚቴዎቻችን ላይ በሐሰት እንዲመሰክሩ በማሰብ በአዳማ ውስጥ ስልጠና ሲሰጣቸው የነበሩ ስድስት የአቃቤ ህግ ምስክሮች በሐሰት እንደማይመሰክሩ ገለጹ። መንግስት በዳይ ኡስታዝ ያሲን ኑሩ እና በኢንጂነር በድሩ ሁሴን ላይ በሐሰት እንዲመሰክሩ አዘጋጅቷቸው የነበሩት እነዚህ መስካሪዎች መንግስት ያመጣቸው ከጎንደር ሲሆን እንዴት በሐሰት መመስከር እንዳለባቸውም በአዳማ ከተማ ሲያሰለጥናቸው የቆየ ቢሆንም በሐሰት እንደማይመሰክሩ አሳውቀው ወደ መጡበት ተመልሰዋል። መንግስት የትራንስፖርት የሆቴልና የምግብ ወጪ ሸፍኖላችሁ እንዴት አንመሰክርም ትላላችሁ? ህዝቡን ፈርታችሁ ከሆነ መንግስት ሙሉ ጥበቃ ያደርግላችኋል ተብለው በተለያየ መንገድ ቢለመኑም ምስክሮቹ ግን እኛ ህዝቡን ሳይሆን አላህን ነው የፈራ ነው። ሰዎቹን የምናውቃቸው በሽብርተኝነት ሳይሆን በኸይር ስራቸው ነው። ነገ ቀብር ያለብን ሰዎች ነን። እዚህ በሐሰት መስክረን ነገ አኺራ ላይ ብንያዝ ማንም ስለማያስጥለን ነው በሐሰት መመስከር ያልፈለግ ነው የሚል ምላሽ ሰጥተዋል። አያይዘውም መንግስት በግዳጅ የሚያስመሰክራቸው ከሆነ ግን ሰዎቹን የሚያውቋቸው በሽብርተኝነት ሳይሆን በኸይር ስራቸው ብቻ እንደሆነ ለፍርድ ቤቱ ለማስረዳት እንደሚገደዱ አያይዘው ገልጸዋል። በተያያዘ ዜናም ከዚሁ ከአዲስ አበባ ስሙ እንዳይገለጽ የጠየቀ ሌላ አንድ ምስክርም እንዳለው ከስራ መባረር ጀምሮ የፈለጉትን ሊያርጉ ይችላሉ፣ እኔ ግን በሐሰት እንደማልመሰክር ለጠየቀኝ አካል ያለሁ በማለት በሐሰት እንደማይመሰክር ገልጿል። የአህባሽ ወጣቶች ማህበር ሊቀመንበር ነስረዲን መውሊድን ተጠቅመው 11 ሺህ የሚደርሱ ወጣቶችን ለመያዝ ጥቅድ እንዳላቸው ገለጸ። ትላንት ሐሙስ ጥር ሁለት በፍትህ በተካሄደው ስብሰባ ከተለያዩ አካባቢ የመጡ የአህባሽ ካድሬዎች የተገኙ ሲሆን የአህባሾች ወጣቶች ማህበር ሊቀመንበር የሆነው ነስርዲን የአዲስ አበባ አህባሽ ወጣቶች አስፈጻሚ ኮሚቴ እንደተዋቀረና ከዚህ በተጨማሪም ከየክፍለ ከተማው አስር ሰው በማምጣት የአዲስ አበባ የአህባሽ ወጣቶች ምክር ቤት እንደተቋቋመ ተናግሯል። እንዲሁም ለየክፍለ ከተማው አምስት ስራ አስፈጻሚ ማዋቀራቸውንም ሊቀመንበሩ በሪፖርቱ ላይ አካቷል። ሊቀመንበሩ ቀጣይ መውሊድን በመጠቀም ወደ 11 ሺህ ወጣቶችን ለመያዝ እቅድ እንዳላቸውና ነገር ግን ምንም በጀት እንደሌላቸው ሲገልጽ የአዲስ አበባ መጅሊስ ቀጥሉበት በጀት እንበጅታለን በማለት ተናግረዋል። ኮማንደር መኮንንም የመውሊድን በዓል በየወረዳው ለማክበር አዳራሽ እናዘጋጃለን ብለዋል። በተያያዘም አዲስ አበባ ውስጥ የሚገኙ 116 ወረዳዎች ውስጥ የሚገኙ የአህባሽ መጅሊሶች በተደጋጋሚ ላነሱት የቢሮ የለንም ጥያቄ ኮማንደር መኮንን በአዲስ አበባ ውስጥ የሚገኙ መስጂዶች ሁሉም የመጅሊስ ናቸው። ስለዚህ በቀጣይ ሳምንት በየወረዳዎቹ ከሚገኙ መስጂዶች ለቢሮነት የሚመቻቸውን መስጂድ proposal አቅርቡ ብለው ተናግረዋል። ይህን የሰሙ አስተያየት ሰጪዎች እንደተናገሩት ይህ የሚያሳየው መንግስት በደሴ በሚገኙ መስጂዶች ላይ የፈጸመውን የመስጂድ ነጠቃ እዚህ አዲስ አበባም ላይ ሊፈጽም እንደሆነ አመላካች ነው። ስለዚህ ሁላችንም ነቅተን መስጂዳችንን መጠበቅ አለብን የሚል አስተያየት ሰጥተዋል። አድማጮቻችን ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ፕሮግራማችን ጋር አብራችሁን ቆዩ። የታፈኑ ድምጾች ይፋ እንዲወጡ وجهها تجمر هزت مكانته የኢስላም ጠላቶች ሁልጊዜም ቢሆን ሙስሊሞችን ለማጥቃት ሙናፊቆችን እና ሰርጎ ገብ ሰላዮችን እንደ ትልቅ መሳሪያ ይጠቀሙባቸዋል። ዛሬ በአጼ ሚኒሊክ ጊዜ ስለነበረ አንድ ሰርጎ ገብ በሙስሊሞች ላይ ስላደረሰው ከፍተኛ ጉዳት እናስታውሳችኋለን። ከዚህ ጋር አያይዘንም በእኛ ዘመን ስላሉት ሙናፊቆችና በውሸት ለመመስከር ሽር ጉድ እያሉ ላሉ ሰዎች በውሸት መመስከር ምን ያህል ከባድ ወንጀል እንደሆነ ከቁርአንና ከሐዲስ በትንሹ እናወሳላችኋለን። ዝግጅቱን ያጠናቀረው ኢብኑ ቱራብ ነው። አቡ ጦልሃ እንደሚከተለው ያቀርበዋል። ውሸት እውነት ሆኖ እውነት ሆኖ ተሸፍኖ ተጋኖ ተጋኖ በግዳ አምኖ እውነት ተሸማቆ ለውሸት ቦታ ለቆ የዘመኑ ሼህ ቡሴሮች አላህን ፍሩ። ሼህ ቡሴሪ በሚታወቅ የነበረ ሙስሊም ያልነበረ ግና በኢስላምና ሙስሊሞች ላይ አደጋ ለመጣል ኢስላምን ያጠና ነበረ። ሙስሊም መስሎ ቀረበ። ይህ ግለሰብ የአጼ ሚኒሊክ ጦር አካልና የጦሩ ሰላይ ነበር። በራስ ዳርጌ የሚመራው የአጼ ሚኒሊክ ጦር ሰራዊት ከእልህ ጦርነት በኋላ እንደ ኤሮፓን አቆጣጠር በ1886 አርሲን ተቆጣጠረ። ቀጥሎም ባሌን ለመውረር ቋመጠ። የዚህም ተልእኮ ኃላፊነት ለራስ ዳርጌ ተሰጠ። ራስ ዳርጌ ሳህል ስላሴ የሸዋው ንጉሥ ሳህለ ስላሴ ልጅና የንጉሥ ኃይለ መለኮት የአንድ ወገን ወንድም እንዲሁም የአጼ ሚኒሊክ አጎት ነበር። ራስ ዳርጌ የተሰጠውን ተልእኮ ከዳር ለማድረስ አርሲ ሆኖ የባሌን የሙስሊሞችን እንቅስቃሴ ለመከታተል ወሰነ። ሰላዩም ላከ። ሰላዩ አጠቃላይ እንቅስቃሴ አጥንቶ ለወረራው የሚያበቃ መረጃ መስጠት ይጠበቅበታል። ለዚህ ተልእኮ የተመለመለው ግለሰብ ሼህ ቡሴሪ ይሰኝ ነበር። ግለሰቡ የራስ ዳርጌ ጦር አሪሲን ሲወር በወረራው ተሳትፏል። ይህ ሰው ወደ ባሌ የተላከ ሰውየው ውጫዊ ገጽታውን ሲመለከቱት ሼህ ይመስላል። ኢስላምን አጥንቷል፣ አረብኛ ይናገራል። ከማህበረሰቡ ጋር መግባባት ይችልም ዘንድ ኦሮምኛ አጥንቷል። የሙስሊሙን ስነ ልቦና በሚገባ ያውቃል። ለእስላምና አሊሞች ጥልፍ ለእስላምና አሊሞች ጥልቅ ፍቅር ያላቸው የባሌ ሙስሊሞች በቀላሉ እንደሚቀበሉት ታምኗል። ሰውየው ወደ ባሌ አንቅቶ በወቅቱ የኮሎባ ጎሳ መሪ የነበረውን ከቢር ሁባን አገኘ። የአላህን ትእዛዝ ተቀብሎ ለዳዕዋ ወደ አካባቢው እንደመጣ ገለጸለት። በደስታም ተቀበለው። ቁርአን እያነበበ ኢስላምን እንደሚያውቅ አሳየ። በሼህ ቡሴሪ ንግግር ልቡ የተማረከው ከቢር ሁባ በአካባቢው ዳዕዋ እንዲያደርግ ፈቀደለት። ሼሁ ወዲያውኑ ተልእኮውን ጀመረ። በጥቂት ወራት ውስጥ መረጃ የመሰብሰቡን ሂደት በዳዕዋ ሽፋን አሳካ። ቀጥሎም ኮሎባ ወደ ማዕከላዊ ባሌ ተጓዘ። እውነተኛ ሼህ እንጂ ሰላይ መሆኑን የጠረጠረ አልነበረም። ለስድስት ወራት ያህል መረጃ ሲያጠናቅር ቆየ። ተግባሩ ከፈጸመ በኋላ የሰደቃ ልብስ ይዞ እንደሚመለስ ቃል በመግባት ወደ አርሲ ተመለሰ። ራስ ዳርጌ ጋርም ተገናኘ። ያጠናክረውን መረጃ አቀረበ። የባሌ ሙስሊሞችን ሁኔታ በዝርዝር አስረዳ። ባሌን ለመውረር በዝግጅት ላይ የነበረው ራስ ዳርጌ መረጃውን ተቀብሎ ለሌላ ተልእኮ ሼሁን ለመላክ ወሰነ። ከጥቂት ሳምንታት በኋላ በነፃ የሚከፋፈል የሰደቃ ልብስ ይዞ ወደ ባሌ አቀና። የግለሰቡ ሁለተኛ ተልእኮ መረጃ መሰብሰብ አልነበረም። ባሌን በመውረር ሂደት ላይ እንቅፋት እንደሚሆኑ የተገመቱትን ተጽዕኖ ፈጣሪ ሙስሊሞች መግደል ነው። ለዚህም ደግሞ ሊያከፋፍላቸው የተሰጡትን ልብሶች በፈንጣጣ ወረርሽኝ አምጪ ተህዋሳት የተመረዙ ነበሩ። ባሌም ደረሰ፣ ልብሶቹንም አከፋፈለ። ወዲያውኑ ልብሱን የለበሱት በፍንጣጣ ወረርሽኝ ተረከፉ ወደ ሌላው ተዛመተ፣ በርካታ ህዝብም አለቀ። ግለሰቡ በተጨማሪም የባሌ ህዝብ ከብቶችን በወረርሽኝ የመጨረስ ተልእኮ ሰጥቶት ነበር። በወረርሽኙ ብዙ ከብቶች ረገፉ። ከብትና ህዝቡ አለቀ። አይበገሬዎቹ የባሌ ህዝቦች በወረርሽኝ ክፈኛ ተዳከሙ። ከብትና ህዝቡ አለቀ። አይበገሬዎቹ የባሊ ህዝቦች በወረርሽኝ ክፈኛ ተዳከሙ፣ አቅማቸው ሳሳ። ሼቡሴሪ ተልእኮውን ከዳር አድርሶ ወደ ራስ ዳርጌ ተመለሰ። የሼቡሴሪ ተልኮ መሳካቱን የተመለከተው ራስ ዳርጌ የባሌ ሙስሊሞች ለመውረር ጊዜው አሁን ነው ሲል ለዘመቻ ተንቀሳቀሰ። ምንም እንኳን የባሌ ህዝብ ከፍተኛ ትግል ቢያደርግም ቀድሞ በሼቡሴራ ተዳክሟልና በመጨረሻም ድል ተነሳ። ሀገራችን እንደ ፍትሐዊ አበሻዊ መንግስት በስርዓት ደረጃ ከተጫወተችው ተቀዳሚና አውንታዊ ሚና ባልተናነሰ በእስላም ታሪክ ላይ ተጽዕኖ የፈጠሩ ከኢትዮጵያ ጋር የማይነጣጠል ስም ያላቸው አንጸባራቂ ስብናዎች ነበሩን። አሉንም ከፊሎቹ የነቢዩ ሰለላሁ ዐለይሂ ወሰለም የቅርብ አሳዳጊና ተወዳጅ ባልደረቦች ሲሆኑ ቀሪዎቹ ደግሞ ከነቢዩ ህልፈት ጀምሮ አሁን ድረስ ያሉ የእስላም ፈርጦች ናቸው። ኢትዮጵያ ብዙ ዑለማዎችን፣ ተቅዮችን፣ ሙጃሂዶችን ወዘተ አፍርታ አልፋለች። እነዚህ ስብዕናዎች ሁሉ የእስላምና ህልውና ጠብቀው እነዚህን ስብዕናዎች ሁሉ የእስላምን ህልውና ጠብቀው ሙስሊሞችን ከጥፋት ታድገው ይቆዩ ናቸው። መሰል ሀገራዊ ስብዕናዎችና የታሪክ ምዕራፍ ዛፎች ለመላ ኢትዮጵያውያን በተለይም ለሙስሊሞች የበጎ ኩራት ምንጭ ሊሆኑ ከሚችሉ ምድራዊ ክስተቶች ዋነኛው ነው። በአንጻሩ ደግሞ ሙስሊም መስለው የሙስሊሙን አንድነት ለመናድ የሚያሴሩ ውጫዊ ገጽታቸው እስላማዊ፣ ልባቸው ግን ከሃዲ፣ ምግባራቸው እኩይ፣ ያስመዘገቡትን ታሪክ የክፋት ህልማቸውም የጥፋት ምኞታቸው ሙስሊሞችን ማስመታት የሆኑ ግለሰቦችን ነበሩ። ከሙናፍቃኑ መሪ አብደላህ ኢብኑ ሰሉል እስከ ሰርጎ ገቡ ይሁዲ አብደላህ ኢብኑ ሰብ ያሉት በመጥፎ ገጽታቸው ይታወሳሉ። የኢትዮጵያውያን ሙስሊሞችን በረጅም የትግል ታሪካቸው ከውጭ ጠላት በተጨማሪ የውስጥ አርበኞችንም ሲዋጉ ኖረዋል። ሰርጎ ገቦች ምንጊዜም ሁሌም ሙስሊሙን የሚቀላቀሉት የመሰለል፣ የመከፋፈል፣ የማዳከምና የማስመታት ዓላማን አንግበው ነው። በገንዘብና ስልጠና ጥማት ከጠላት ጋር የተሰለፉ የውስጥ አርበኛ ሙስሊሞች እንዲሁ ከውስጣችን ምንጊዜም አይጠፉም። የሼብሴሪ ታሪክም ትልቅ ምሳሌ ነው። አሁን ላይም ሰርጎ ገቦቹና የውስጥ አርበኞቹ ኢትዮጵያውያን ሙስሊሞች የመብት ጥያቄ ትግልን አኮላሸት ከላይ ከታች ከማለት ላይ ይገኛሉ። በዋነኛነት መንግስት በኮሚቴዎቻችን ላይ የመሰረተውን የሐሰት ክስ መሬት ይዞ እንዲቆም ለማድረግ በርካታ ሼህ ቡሴሪዎችን በመመልመል በማሰልጠንና በማሰይጠን ላይ ይገኛል። የሙስሊሙ ማህበረሰብ ጥሪም እንደ ሼህ ቡሴሪ ሆናችሁ ዛሬ በዱንያ ነገ በአኺራ በውርደት ባህር ከምትዋኙ ካሁኑ ተውበት አድርጋችሁ ተመለሱ የሚል ነው። በሐሰት በመስከር ዱንያም ላይ ስኬት የለውም። በሐሰት በመስከር ዱንያም ላይ ስኬት የለውም። ከምንም በላይ ደግሞ በአኺራ አላህ ሐሰተኛ ምስክሮችን አይቀጡ ቅጣት ይቀጣቸዋል። አላህ እንዲህ በማለት የሐሰት ምስክሮችን በቀጣዮች የቁርአን አንቀጾች አስጠነቅቋል። ከጣውታትም ርክስት ተጠንቀቁ፣ ሐሰትንም ቃል ራቁ። ዛሬ ላይ በሐሰት ለመስቀል የተጠቀመባቸው የአካል ክፍሎች ተጠያቂነታቸው ከባድ መሆኑን እንዲህ በማለት ይገልጻል። ላንተም በእርሱ እውቀት የሌለህን ነገር አትከተል። መስሚያ ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና። አልኢስራ 36 በሌላ የቁርአን አንቀጽ ላይ ደግሞ እንዲህ በማለት የአማኞችን ባህር ይገልጻል። እነዚያም እብለትን ማይመሰክሩ ፍርቃን ቁጥር 72 የሐሰት ምስክርነት በሰዎች መሃል ተንኮልን፣ ምቀኝነትን ወዘተ እንዲስፋፋ የሚያደርግ እኩይ ተግባር ነው። በዚህ ድርጊት የብዙ ሰዎች መብት ይጣሳል። በርካቶች ለእንግልት ይዳረጋሉ። ፍትህ ይጠፋል፣ በደል ይነግሳል። የሐሰት ምስክርነት የሙስሊሞችን የጋራ ጉዳይ በተመለከተ ሲሆን ደግሞ አደጋው የከፋ ይሆናል። በአንድ ሰው ላይ የሚመሰከር የሐሰት ምስክር ምናልባትም የሙስሊሙን ኡማ መሰረት የሚነቀንቅ ይሆናል። መስካሪው ደግሞ አላህ ዘንድ የማይችለውን ተጠያቂነት ይሸከማል። አላህ በዚህ ዓለም የሰዎች ዝቃጭ ሆኖ እንዲኖር ያደርገዋል። በመጪውም ዓለም ከባድ እንቅጣት ይቀጠዋል። አቡበከር ረዲያላሁ አንሁ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከትላልቅ ወንጀሎች ሁሉ ትልቅ የሚባለው አልነግራችሁም ምን በማለት ሰሃቦችን ጠየቁ። ሰሃቦቹም እንዴት አይንገሩን እንጂ አሉ። እሳቸውም በአላህ ማጋራት፣ የወላጆችን ሐቅ ማጓደል አሉና ከተደገፉበት ቀጥ ብለው ተቀመጡ። ከዚያም እንዲህ አሉ። የቅጥፈት ንግግር፣ የሐሰት ምስክር እያሉ የነገሩን ክብደት ለማሳየት በተደጋጋሚ ተናገሩ። ይህን ሁሉ የአላህና የነቢዩን ሰለላሁ ዐለይሂ ወሰለም ማስጠንቀቂያ ችላ በማለት የዱንያ ፍርፋሪና የባለስልጣናት ውዴታ ለመለቃቀም ሲሉ በንጹሐን ወንድሞቻችን ላይ በእብለት በመስከር በመንግስት አውሬዎች እንዲንገላቱ ለማድረግ በማዕከላዊና ሌሎች ቦታዎች በመንግስት በመንግስት ተላላኪዎችና ሰርጎ ገቦች በመሰልጠን ላይ የምትገኙ ሼቡ ሴሪዎች ከወዲሁ ከዚህ እኩይ ተግባራችሁ እንድትቆጠቡ ሙስሊሙ ማህበረሰብ ምክሩ ይለግሳችኋል። የሚገርመው የሐሰትነቱ ክፋት እንዴት መዋሸት እንዳለባችሁ እንኳን በስልጠና ነው የሚሰጣችሁ። ነገ የውመል ቂያማ አስታሽጎ መላ አካላት ስለ ስራችሁ የሚመሰክርበትን ዕለት አስታውሱ። እኛም አላህ ልቦና ይስጣችሁ እያለን በዚሁ እንሰናበታችኋለን። በማያውቀው ምሎ ፈጥሮ አስመስሎ እውነት በክፍት አንቶ በውሸት መንጠቆ ቦታውን ተነጥቆ ታስሮ ተሸማቆ ውሸት እውነት ወርሶ በገማት ለውሶ የአንደኛ ዓመት ሰላማዊ ትግል ሁለተኛ ሳምንት የአከባበር ቀን ላይ እንገኛለን። ባለፈው ሳምንት የአወላያ ተማሪዎችን የመብት ጥያቄ ንቅናቄ ከሶስቱ ጥርት ካሉ ህገ መንግስታዊና ሰላማዊ ጥያቄዎች ጋር አብረን ዘክረናቸው ነው። ይህ ሳምንት ደግሞ የወድ ኮሚቴዎቻችንና የትግሉ ሂደት ሰለባዎች ከዚያም አልፈው ተርፈው ውድ የሆኑ ሰማዕትን የምናወሳበት ሳምንት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እናም ዛሬ በአወሊያ ግቢ እንዲሁም ከጠቅላላው የኢትዮጵያ ክፍል በመላው ዓለም የሚገኙ ኢትዮጵያ ሙስሊሞች በፊርማቸው አጽድቀው የመረጧቸውን የህዝበ ሙስሊም መፍትሄ አፈላላጊ ኮሚቴዎችን እናወሳለን የትግሉን ሰማዕታትና ሰለባዎች እንዘክራለን የአወሊያ ተማሪዎች የትግሉን ሂደት ለህዝቡ አስተላለፉ እነሆ ሰላማዊ ትግል ጀምረናል የዛው ሙስሊሙን ጥያቄ አንስተናል እኛ ትምህርታችንን እንዲሁን እንቀጥለው እናንተም ትግላችሁን አቀላቅላችሁ በሰላም ቀጥሉ ሲሉ አስረከቡ በቀጣይ ሳምንት ጥያቄውን የሚያቀርቡለትን ውድ ዳዮችን ህዝበ ሙስሊሙ መረጠ ነገር ግን የህዝቡ ምርጫ በዳዕዋ መድረክ ላይ የሚያውቃቸውን ብቻ በመሆኑ ስብጥር አስፈለገው እናም እነዚህ አስተዋይ ንቁ የነቁ ያወቁ ዳዎች ከሁሉም ወገን መራርጠው ከዓሊሙም ከምሁራኑም ጨምረው ህዝቡ እንዲያጸድቅላቸው በአወሊያ ሶስተኛ ሳምንት ጁማአ ለህዝበ ሙስሊም አቀረቡ በዳይ ከሚድ ሸምሶ አማካኝነት አሊሞችን መጨመር አለብን የሀገር ሽማግሌዎችን ማካተት አለብን ምሁሮችን መጨመር አለብን ብለን ስንል ትልቅ የቤት ስራ ተከፋፍለን የተለያዩ ሰዎችን አነጋግረን እነሆ ዛሬ እንድታጸድቁልን ስማቸውን ከትዬ የማነባቸው ሰዎችን ይዘን ከዳዮቻችን ቀላቅለን ዳግም ይዘን መተናል። ከዛ በኋላማ የቱን ነግሬያችሁ የትኛውን ልተው? በመላው ኢትዮጵያ ፍርማ አሰባስበው ማን እንደምሻል አውጥተው አውርደው ተቃውመው ቀጠለ ኮሚቴውም መርጠው አስራ ሰባት ሰዎች ሁሉን ያካተቱ አባቶች፣ አሊሞች፣ ምሁሩ፣ አርፍስቱ ካሚል የህዝበ ሙስሊሙን መፍትሄ አፈላላቂዎች ዝርዝር አቀረበ። ህዝበ ሙስሊሙም በተክቢራና በፊርማው ህጋዊ በሆነ መንገድ ህጋዊ በሆነ መንገድ አሁንም ደግመዋለሁ ህጋዊ በሆነ መንገድ ውክልና ሰጣቸው። እነዚህ ጥያቄዎቻችንን ከግብ ለማድረስ ከዚህ ቀጥሎ የተመለከቱትን ግለሰቦች በኮሚቴነት የመረጠን መሆኑን በፍርማችን እናረጋግጣለን አንደኛ ሼህ መከቴ ሙሄ ከዑለማዎች ሁለተኛ አስራ አምስተኛ ሀጂ ሁሴን ላለምዳ ከሽማግሌ አስራ ስድስተኛ አገር የሚያውቃቸው በጥሩ ምግባራቸው ትልቁን አደራ ህዝብ አሸክማቸው እነዚያ ውድ ልጆች ያሸከምናቸው ኃላፊነት ከባድ ነበርና ያኔ ፊርማቸውን ከሰጠንበት ዕለት አንስቶ የግል ኑሯቸውን ተው ራሳቸውን፣ ጊዜያቸውን፣ ገንዘባቸውን ሰው ሙሉ ጊዜያቸውን ለእስላምና ለሙስሊሞች አዋሉ። ከላይ ከታች ባትሉ ኡስታዝ አቡበክር አህመድ ይናገራል። ኮሚቴው ይህን ኃላፊነት ከዚህ ቦታ ከተረከበበት ሰዓት ጀምሮ ሁሉም ኮሚቴ ማለት ይቻላል ይህንን ሙሉ ሳምንት የግል ስራ የቤተሰብ ጉዳይ ትቶ ከጠዋት እስከ ማታ አራት ሰዓት ድረስ ውይይት በማድረግ ጉዳዩን መፍትሄና መስመር ለማስያዝ ሲለፋ ቆይቷል። ከእናንተ የተሰጠውን ኃላፊነት እስከ መጨረሻው ድረስ ያለውን ነገር እንደሚወጣ አህዳችንን እንገባለን። በእነዚህ ጊዜያት ውስጥ እነዚህ የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች ቀን ከሌት ሳይሉ ብዙ ደክመዋል። የህዝበ ሙስሊሙን ሶስት መሰረታዊ ጥያቄዎች ከላይ ጀምሮ እስከ ታች ድረስ ለመንግስት አካላት ጥያቄውን አቅርበዋል። ከዚያም አልፎ ተርፎ ከመንግስት አካላት ጋር ከፍተኛ ስብሰባዎችን አድርገዋል። አህመዲን ጀበል እንደጀመርነው እንደጀመርነው ይህንን ጥያቄያችንን የመንግስት የተለያዩ አካላት ከኛ ጋራ ትናንትና ከሰዓት ዛሬ ጠዋትም ባለፉት ሳምንታትም በተለያየ ሁኔታ እና ቦታ ስብሰባ ስናደርግ ነበር። እነዚህ ሁሉ ስብሰባዎች ወደ ውጤት ያደርሱናል ብለን ተስፋ አድርገናል ኢንሻአላህ። በእርግጥም የታሪክ ምሁሩ አህመዲን የህዝበ ሙስሊሙ ጥያቄ ሰላማዊ መሆኑንና የተከተለውም የሰላምን መንገድ መሆኑን አምኖ ለውጤት እንበቃለን ብሎ አስቦ ነበር። ግን ለህገ መንግስቱ ተገዥ አልሆንም ያሉት የመንግስት ደፋር ሽማምንት በየካቲት 26 የሙስሊሙን ጥያቄ በዋል ፈሰስ አባከኑት። ተገቢ የሆነ ምላሽ መስጠት ትተው ያልሆነ ነገር ተናገሩ። ጥያቄው ተመልሷል ሲሉም ቃላቸውን አጥፈው በሚዲያ ተናገሩ። ህዝበ ሙስሊሙ ግን ይህ አላስቆጣውም። አሁንም ከሰላማዊ መንገድ አላስወጣውም። ወደ አደባባይም ወጥቶ ድንጋይ አልወረወረም። ሙስሊሙ ማህበረሰብ ሰላማዊ ትግሉን በአወሊያ ግቢ እየተገናኘ እየተመካከረ እነሆ ቀጠለ። ከዚህ በኋላም ልናስገነዝብ የምንፈልገው በዚህ ግቢ በየሳምንቱ የምንሰባሰብ ሙስሊሞች መሆናችንን ብቻ ነው። ሌላ ደግሞ ሌላ ደግሞ አሁንም የሆነ ወደፊት የምናደርገውን ትግል እንደተለመደው እጃችንን ተያይዘን ቃል እንገባለን። ነገር ግን እነዚህ የመንግስት ባለስልጣናት የሙስሊሙ ህብረተሰብ ሰላማዊ ትግል አልተዋጥላቸውም። ጭራሽ ሰላማዊ ትግላችንን ጥላሸት መቀባት ተጀመረ። ኡስታዝ አቡበክር እንዲህ ሲል ተናገረ። የእኛን ፍላጎት ወይም ይህን ሰላማዊ ትግላችንን ሰላማዊ ጉዟችንን ወደ መጥፋት ተሳሰብ ለመቀልበስ የሚደረገው ጉዞ ላይ አሁንም ተቃውማችንን እንገልጻለን። ይሄ ሙስሊም የሰላም ዘብ ነው። ማንም እንዲረበሽ ምንንም መረበሽም አልፈልግም። አክራሪነት የሙስሊሞች መገለጫ ታበላም ስያሜም አይደለም። አክራሪነትን ወይም ደግሞ ይህንን ጽንፈኛ የሆነ አስተሳሰብን እስልምና እንጂ ማንም አልተቃወሙም። ህገ መንግስት ላይ የረቀቀው የተጻፈው ነገር ይህን ህገ መንግስት የመጠበቅ ይህ ህገ መንግስት እንዳይሸራረፍ ህገ መንግስቱ እንዳይለወጥ ከማንም በላይ እንታገላለን። እኛ የሙስሊም ማህበረሰብ አይደለም ህገ መንግስቱን ለመ እየናዱት ያሉ ግለሰቦች ይቁሙ፣ ህገ መንግስቱ ይከበር ነው ጥያቄያችን። አሁን አዎ የሙስሊሙ ህብረተሰብ ጥያቄ ህገ መንግስታዊ ጥያቄ ነው። የመጅልስ ጥያቄም ቢሆን ዜጎች የእምነት ተቋሞቻቸውን የማደራጀት ህገ መንግስታዊ መብታቸውን የጠየቁበት አህባሽ በግድ አይጫንብንም የተባለውም የህገ መንግስቱን አንቀጽ 27 ዜጎች የፈለጉትን እምነት የመያዝ መብታቸውን የሚቀማ በመሆኑ ነው ህዝበ ሙስሊሙ ህገ መንግስቱ ይከበር ያለው። የመንግስት አላግባብ በሃይማኖት ጣልቃ ገብነትንም አንቀጽ 11 ገድቦታል። ነገር ግን ይህን ህገ መንግስት ሸርሽረውታል። ህዝበ ሙስሊሙ ህገ መንግስቱ ይከበር፣ ድምጻችን ይሰማ እያለ ቢናገርም የህዝብን ድምጽ ለመስማት ጆሮአቸው ተደፈነ። በህገ መንግስቱ የተሰጠን መብት ሳይሸራረፍ ይከበር። በህገ መንግስቱ የተረጋገጠልን መብት ሳይሸራረፍ ይከበር። እነዚያ ውድ የእስላም ልጆችም ቢሆኑ ባወሌ አውሎ ሰላምን ሲያስተምሩ የነበሩ የሰላማዊ ታጋይ መሆናቸውን ለዓለም እንናገራለን። እስኪ ባወሊያ አውሎ ያስተማሩንን ሰላም አብረን እንስማቸው። ምንም በፊት ለሰዎች ሰላም ዋስትና፣ ለሌሎች ደህንነት እውቅና የሰጠ ማንኛውም አካል ማንነታችንን እውቅና የሰጠ እምነት ነው ያለን እምነታችን ሌሎችን የምንተነኩልበት የሌሎችን መኖር የምንቃወምበት የሌሎችን እምነት ጫና ለመፍጠር የምንሄድበት አስተሳሰብ አስተምሮት በቁርአናችን ላይ ያልተሰጠን በነቢያችን መለኮታዊ መመሪያዎች ላይ ያልተገለጸልን ማህበረሰቦች ነንና ሌሎች ጋር ለማጋጨት የሙስሊሙን ፍላጎት ከሌሎች እምነት ጋር ለማያያዙና ሌላ የሚበለው አካሄድ ልንቆም ይገባል ብለን እናምናለን። እንደ አገር ልጅ ኢትዮጵያዊ በአጠቃላይ ምንድን ነው ንገሩኛ፣ ወንድማማችንን በሀገር እንገናኛለን። ኢትዮጵያ ውስጥ ሙስሊም ያልሆነ በአደም ልጅነቱ ወንድምህ ነው። የአደም ልጆች ነን። ከአንድ አባት በመወለድ ምንድነን ወንድማማችን። ስለዚህ ኢስላም ሙስሊሙን አይሁን አክብረ እንደ ሰው እንድታየው ሙስሊም ያልሆነ ወገን ያሰራል ከዚህም በላይ ቁርአን ላይ ለነሱ መልካምን መዋል አይደለም የነሱን የአምልኮት ቦታ ማቃጠል አይደለም ንብረታቸው መዝረፍ አይደለም በኑሯቸው ተሳቀው እንዲኖሩ ማድረግ መልካም እንድንሆን ያዘናል አዎ እንደሰማችሁት ውድ ኮሚቴዎቻችን ሰላምን ያስተማሩ ፍቅርን የዘመሩ ምርጥ ከዋክብት ናቸው እስከ መጨረሻዋ ሰዓት ድረስ ግና ይህ ሰላማዊ ትግል እንቅስቃሴ ያልተዋጥላቸው የመንግስት ግለሰቦች ከዛሬ ነገ ሙስሊሙ ህብረተሰብ ከአማር መስጂድ ወደ መርካቶ ከአወሊያ ወደ መሃል አደባባይ ይወጣል ብለው ወታደሮቻቸውን አሰልፈው ቢጠብቁም ህዝበ ሙስሊሙ ግን ወይ ፍንክች የኢስላም ልጅ ብሎ በሰላማዊነቱ ጸና ስድስተኛ ወር ላይ በአወሊያ ሐምሌ 8 የአንድነትና የሰደቃ ፕሮግራም ለማድረግ ሙስሊም ህብረተሰብ ከፍተኛ ዝግጅት ጀመረ። ያ ጁምዓ የመጨረሻዋ የአወሊያ ጁምዓ ግን ለሙስሊሞች አሳዛኝ ነገርን ይዛ መጣች። ሰላም በመንግስት ታጣቂዎች ደፈረሰች። ሐምሌ 8 ዋዜማ ጁምዓ ሌሊት የፌዴራል ፖሊሶች አወሊያን ግቢ ደፈሩ፣ መስጊዱን ሰበሩ። በሙስሊሞች ላይ እጅግ በጣም ሰቅጣጭና ዘግናኝ የሆኑ ድብደባዎችን ጀመሩ። የትግሉ ሰማዕታት የትግሉ ሰለባዎች ለኢስላም ሲሉ ሁሉ ነገራቸውን ሰጡ እኛ ዛሬ እንግዲህ ትናንት ወዲያ የተፈጠረውን ነገር ታውቃላችሁ አወሊያ ላይ የተከሰተው አደጋ የህግ ጥሰት ወይም ደግሞ ንጹሐን በሆኑ ሙስሊሞች ላይ ማንንም ሳይደፍሩ የማንንም መብት ሳይነኩ ማንንም ሳይጋፉ ግቢያቸው ውስጥ ሰደቃ ምስኪን ለማብላት ተብሎ ሲደረግ የነበረው ሂደት ላይ ሌሊት መጥቶ በማፈን የተለያየ እርምጃ መውሰድና ሙስሊሙን ለአደጋ ማጋለጥ እነዚህ የሰማናቸውና ያልሰማናቸው የደረሱንና ያልደረሱን የምትሰሟቸው መረጃዎች መድረስ ሁላችንን ልባችን ላስፍሎታል ሐቂቃ በዛ ሌሊት በዛ ሌሊት ጳውሎስ ጳውሎስ ሆስፒታል ብቻ ከአርባ እስከ ስልሳ የሚሆኑ ዝቅተኛም ከፍተኛም ቁስለኞች ገብተው ህክምና አድርገዋል። ጳውሎስ ሆስፒታል ብቻ ራስ ደስታ የተላኩ አሉ ሌላ ቦታ ጳስሞስ ሆስፒታል ላይ ሁለት የተጎዱ በከፍተኛ ክስር አደጋ የተጎዱ ስለነበር ሆስፒታሉ ከአቅሜ በላይ ነው ብሎ refer አድርጎ ወደ ጥቁር አንበሳ ልኳቸዋል። የነዛ ሰዎች ጣፈንታ ምን እንደሆነ አናውቅም። ነገር ግን ይህ ሁኔታም ቢሆን ህዝበ ሙስሊሙን ወደ አደባባይ አላስወጣውም፣ ምንም እንኳን ቢያስቆጣውም እነዚህን ውድ ኮሚቴዎቻችንን የሰጡትን አደራ ለማፍረስ አልፈለገም። በአወሊያ የነበረው ህዝብ ወደ አማር ። መጣ። እነዚያ ምርጥ የእስላም ልጆች እነዚያ ሰላም ሰባኪዎች በአንዋር ባደረጉት የመጨረሻ ንግግራቸው ሰላምን አስተማሩ። እስከ መጨረሻው ጊዜ ድረስ ሙስሊሙ ህብረተሰብ ሰላማዊ ትግሉን እንዲቀጥል አሳሰቡ። ስሜትን የሚያነሳሱ ስሜትን የሚጎዱ ወደ ችግር ሊወስዱን የሚችሉ ነገሮች ሲፈጠሩ ቆም ብለን ነገሮችን በጥሞና እያየን እዚህ ደርሰናል። ዛሬም ሆነ ነገ ግጭት ሁከት የእኛ መንገድ አይደለም። እኛ ሰላማዊ መንገድን ብንመር መብት ትግሉ በሰላምና የሰላምን ጉዞ መሰረት ያደረገ ቢሆንም ይህንን ሰላማዊ ጉዞ ለማደናቀፍ ይህንን ሰላማዊ የትግል እንቅስቃሴ እንቅፋት ለመሆን ብዙ ሙከራዎች አልፈዋል። አሁንም ደግመን ደጋግመን ዛሬም፣ ነገም፣ መቼም ምንም ይፈጠር ምንም የጀመርነው ጉዞ ሰላማዊ ነው፣ የመብት ትግል ነው። እስከ መጨረሻው ድረስ በሰላማዊ መልኩና ሰላምን ብቻ መሰረት አድርጎ ህዝቡ ጉዞውን ይቀጥላል ኢንሻአላህ። ከዚያ በኋላ ባሉት ስድስት ወር ጊዜያት ወንድሞቻችን ታሰሩ። በኮሚቴዎቻችን ላይ ከፍተኛ አስቃይ ደረሰ። በኤሌክትሪክ በበረዶ ቤት ምን ያልተደረጉት ነገር አለ? እነዚያ የእስላም ልጆች ግን ከአቋማቸውም ከዓላማቸውም ዝንፍ አላሉም። ሸሪዓ መንግስት ልናቋቁም ነው ብላችሁ ተናገሩ ተብለው ቢገደዱም ቢደበደቡም ከአቋማቸው ሰንክቻል አሉ ጥያቄያቸው ህገ መንግስታዊ መሆኑን ደጋግመው ተናገሩ ደጋግመው መሰከሩ ራሳቸውን ለህዝበ ሙስሊም ሲሉ አሳልፈው ሰጡ ከዚያም በኋላ በሆነው ጊዜ ውስጥ በህዝበ ሙስሊሙ ማህበረሰብ ላይ መንግስት ከፍተኛ ጭቆናና በደል ፈጽሟል። በገርባ በአሳሳ በሐረር በደሴ በአወሊያ በከሚሴ እጅግ ዘግናኝ የሆኑ ድብደባዎች ተፈጽመዋል ከዚያም አልፎ ተርፎ ውድ የሆነው የሰው ልጅ ህይወት ተቀጥፏል ነገር ግን እነዚያ ሸሂዶች አላህ የጀነት ያድርጋቸው በዱዓ እንረሳቸው ለኛ ሲሉ ያደረጉትን ነገር የሞቱለትን ዓላማ ኮሚቴዎቻችን የታሰሩለትን የደሙበትን የተደበደቡበትን በኤሌክትሪክ የተቀጠቀጡበትን በበረዶ ቤት የተንገላቱበትን ዓላማ ከዳር ድረስ ወደ ኋላ አንልም በመጨረሻ ግን አንድ ነገር ማሳሰብ ፈለኩ አሁንም ቢሆን የመንግስት ወታደሮች በህዝበ ሙስሊሙ ላይ የሚያደርሱት ተጽዕኖ አላቋረጡም ስለዚህ እያንዳንዱ የሚደረጉብን ጫናዎች በፎቶግራፍ በማንሳት በቪዲዮ በመቅረጽ አሁን ሂደትን እየመሩ ላሉ አሊሞች በቻልን መንገድ ማድረስ አለብን። ያን ይዘን ኢንሻአላህ ለሀገራችን መንግስት እናቀርባለን። እሱም ቢግለን ለሰብአዊ መብት ተሟጋቾች ድምጻችን የሚሰማ ጭቆናው ይብቃ ስንል እንናገራለን። ደግመን ደጋግመን ይህን ተግባር የፈጸሙት ይህን ተግባር ያደረጉት ሰዎች ለህግ ሊቀርቡ ግድ ነው። ስለዚህም የህግ ጥሰቱን በህጋዊ ጥያቄ ክስ መስርተን ጥያቄ እናቀርባል። ክስ መስርተን ጥያቄያችን ወይም ደግሞ ይህን ተግባር የፈጸሙት አካላቶች ለህግ ቀርበው ህጋዊ ውሳኔ እንዲሰጣቸው የደረሱትን አደጋዎች መሰረት በማድረግ የደረሱትን አደጋዎች መሰረት በማድረግ ደርሷል እየተባለ የሚነገረው ግዴታ ሂደቱ አሁንም ህጋዊ ጥሰቶች በሰብአዊ መብትም በሚመለከተው የመንግስት አካላትን ቀርቦ ምላሽ ስለምንፈልግ ኮሚቴ አዋቅረን የደረሱትን በተለያየ ቦታ የደረሱትን አደጋ መረጃዎች እያሰባሰቡ ይገኛል። በፎቶም በፎቶም ተጠናክሮ በቪዲዮም ተቀርጾ ህጋዊ ጥሰቱን በትክክል ማሳየት ይከጀላል። ያን ስናደርግ ብቻ ነው የሙስሊሙ ህብረተሰብ በደል ለዓለም አሰምተን መፍትሄ የምናገኘው። ከዚህ በኋላም ባሉት ሂደቶች ይሁን ህዝበ ሙስሊሙ የጀመረውን ሰላማዊ ትግል አጠናክሮ መቀጠል አለበት እንላለን ኢንሻአላህ እኛም ለኮሚቴዎቻችን ቤተሰቦች እንዲሁም ሰማዕት ለሆኑ የሸሂዶች ቤተሰቦች አካላቸው ለተጎዳ መንፈሳቸው ለተሰበረ ሁሉ በዚያራ እያጽናናን አለናቸው እያል እየደገፍን ከጎናቸው ልንቆም ግድ ነው የተጎዱ ወገኖቻችን በድብደባው አደጋ የደረሰባቸው ጉዳት የደረሰባቸው የወደቁ አካላቶቻችን እኛው ልንረዳቸው ግድ ነው በአካባቢያችን በመቀናጀት በመሳጅሮቻችን በመቀናጀት ገንዘብ በማውጣት ህክምናቸውን በማድረስ እርስ በርስ በመያያዝና አብረን ገንዘብ አውጥተን እነሱን በማሳከል ችግራቸው ላይ በመገኘት ከጎናቸው ልንቆም ግድ ይህን አደራ የምንለው ምክንያቱም እነዚህ ሸሂዶች እነዚህ የአካል ጉዳተኛ የሆኑ ወንድሞች ለምንምና ለማንም ብለው አይደለም። አዎ ለኢስላምና ለኢስላም ብለው ነው። ስለዚህ በኢስላም ምክንያት የደረሰባቸውን አደጋ በመጋራት አይዟችሁ በማጽናናት ያለብንን ኃላፊነት እንወጣለን። ያደረግነው ጉዞ ሰላማዊ ያደረግነው እንቅስቃሴና ጥያቄ የመብት ጥያቄ መቼም ማንንም የማይነካ ድንበር ያልተጣሰበት ወይም አላግባብ የሆነ ጉዞ ያልተሄደበት ሂደት ነው። ለማጠልሸት የሚደረጉት ስራዎች ግን አሁንም ቢቆሙ መልካም ነው ብለን እናምናለን። አይጠቅሙም ለሁላችንም። ይህንን ኢትዮጵያ ሙስሊም ለምንድን ነው ለምንድን ነው ይህ ስሜት እንዲፈጠርበት የሚፈለገው? ለምንድን ነው በሰላማዊ መልኩ ያቀረበው ጥያቄ በሰላማዊ መልኩ የሚፈጽማቸው ተግባራቶች እንዳያደርግ በተለያየ መልኩ የሚደረግበት? ስለዚህ እነዚህ መሰረታዊ ነገሮች ሳይዘነጉ አሁንም እኛ አደራ የምንለው ሙስሊሙ ማህበረሰብ እየተደረገ ወይም እየሄድንባቸው ባሉ ጉዞዎቻችን ላይ ወይም ደግሞ በምናደርገው እንቅስቃሴ ላይ የተለያዩ ትንኮሳዎች መሰል ነገሮች ሊከሰቱ ይችላሉ። አሁን እነዚህን አሁንም በሰላማዊ መልኩ እኛ ለሀገር ስጋት አይደለንም፣ ለልማት ጸር አይደለንም፣ ወይም ሰላም እንቅፋት አይደለንም። ይህንን እምነታችን አይፈቅድልንም። እንደዚህ አይነት ተግባር ላይ እንድንገኝና ይህን ጥፋት እንድንፈጽም አያዘንም። አገሪቱ ላይ ያለው ብልጽግና፣ ሰላም፣ እድገት የእኛ እድገት ነው ብለን ስለምናምን በዚህ ላይ ቀዳሚ ተሰላፊዎች እንጂ አገሪቱን በመጥፎ ገጽታ ለጥፋት ለሚያጋልጥ ልማቱ ላይ በሚሆን ተግባር ላይ መቼም አንሳሳትም፣ መቼም አናደርገውም። የዜግነት ግዴታችን የእምነታችን መልእክትና መረት ይህን እንድንፈጽም ስለማያሰር ማለት ነው። ይህን ሊያውቁት ይገባል። ይህን ሊረዱት ይገባል። አሁንም ደግመን ደጋግመን የምንናገረው ይህንን ነው። ከዚህ አንጻር ነው እንግዲህ እነዚህን መሰረታዊ ነገሮች አውቀን በዚህ አይነት መልኩ ሰላማዊ ትግል እንቅስቃሴያችንን ውጤት እስኪደርስ ድረስ በሰላም እንቀጥላለን። የሚመጡትን እንቅፋቶችና አደጋዎች ሁሉ እርስ በርስ እየተጠባበቅን እጅ ለእጅ እየተያያዝን አሁን ሊታመን ይገባል። ይህ ኮሚቴ አባል የህዝቡ አንድ አካል እንጂ ከህዝቡ ተለይቶ ወጥቶ ህዝቡ ጋር በሌላ አቅጣጫ የሚጓዝ አካል አይደለም። ኮሚቴውም ሆነ ማንም አካል ጋር ምንም አይነት የተለያየ ነገር ቢደርስ እንኳን ህዝቡ የጀመረውን የመርት ጥያቄ ትግል ይዞት ይጓዛል። ጥያቄ ለአንድ ወር በወጣው መርሃ ግብር መሰረት አሁን የያዝነው ሁለተኛው ሳምንት ሲሆን የዚያራ ሳምንት የሚል ስያሜ ተሰጥቶታል። በዚህም ሳምንት ሸሂድ የሆኑትን በእስር ላይ ያሉ ወንድሞቻችን ቤተሰቦች፣ በድብደባ የተጎዱ ወንድሞችና እህቶችን በሌላ ጊዜ የምንጠይቃቸው እንዳለ ሆኖ በተጨማሪ በዚህ ሳምንት ሁላችንም እቤታቸው ሄደን ከጎናቸው መሆናችንን ልናሳያቸው ይገባል። ለዚያራው ስንሄድ በዚያውም ስጦታ ነገር ይዘንላቸው ብንሄድ መልካም ነው። በአዲስ አበባ የዚያራ ፕሮግራሙ ጥሩ እየተካሄደ ይገኛል። በክልል ያላችሁትም የዚያራ ፕሮግራሙን አጠናክራችሁ እንድትቀጥሉበት እንላለን። ሌላ በዚህ ሳምንት በበርካታ ሙስሊሞች ሲጠየቅ የነበረው የምርጫ ጉዳይን አስመልክቶ ነው። ለምርጫው እንመዝገብ ወይስ አንመዝገብ፣ ምን አቋም ነው መያዝ ያለብን የሚል ጥያቄ ነበር። ይህን በተመለከተ አሚሮቻችን ሹራ እያደረጉበት ይገኛሉ። ውሳኔውን በቅርቡ ያሳውቁናል። እስከዚያው ድረስ ግን ምርጫውን በተመለከተ ሙስሊሙ ህብረተሰብ ምንም ነገር ከማድረግ እንዲቆጠብ የሚል መልእክት እናስተላልፋለን። አድማጮቻችን አሁን ወደ ፕሮግራማችን መጨረሻ ላይ ደርሰናል። ለዛሬ ያዘ ያዘጋጀንላችሁ ፕሮግራሞች የእስካሁኖቹ ነበሩ። ትግሉን በተመለከተ የምትሰሙትን ማንኛውንም መረጃ በኢሜይላችን fth911@gmail.com እደግመዋለሁ fth911@gmail.com እንድትልኩልን እንጠይቃለን። የፍትህ ሬዲዮን በብሉቱዝ ለወዳጅ ዘመዶ በማስተላለፍ ኢስላማዊ ግዴታውን ይወጡ እያለን ለዛሬ እዚህ ላይ እንሰናበታችኋለን። ያሉትን ቆራርተው ሙስሊም ላይ ተነሳ አይኖቹን አፍጥጦ እንዳልመሰከሩ ሰላማዊ ብለው ቃላቸውን አጥፈው አሸባሪ የምል ታፔላ ለጥፈው እስር ግድያውን ሁሉን ተቋቁመን አንደመታ አከበሩም ቃላችን ጠብቀን እስር ግድያውን ሁሉም ተቋቁመን አንደመታ አከበሩም ግፍ እያስተናገድ